ረሒመሁላህ ተዓላ አላህ የደነገገውና ዱዓ አድርጉላቸው ነው ያለውን በመተዋቸው ብቻ ቢሆንም እንኳ ይቺ ብቻ ብትሆንም እንኳ በጣም ጥፋትን የፈጸሙት ማለት ነው። ምን ዱዓኢ ወተረቁብ ዐለይሂ ወልስተግፋር ለሁ ኢንተሃ የኢብኑል ቀይም ንግግር እዚህ ላይ ይጠናቀቃል። የኢብኑል ቀይም ንግግር የትኛውም ኪታባቸው ላይ በጣም ይከብዳል። ረካካ ረካካ ወቢሃዛ አሁን በቀራ ነው የተዲሑ ግልጽ ይሆናል። እስካሁን በቀራ ነው የተዲሑ ግልጽ ይሆናል ጉልህ ይሆናል። አነ ተቅዲመ ስለቶችን ማቅረብ ወልቀራቢን ቁርባኖችን መስጠት ሊልመዛራት ለዚያራ ማዕከላት ሽርኩን አክበሩ ትልቁ ሽርክ ነው። ትልቁ ሽርክ ነው። አነ ተቅዲመ ስለቶችን ማቅረብ ወልቀራቢን ቁርባኖችን መስጠት ሊልመዛራት ለዚያራ ማዕከላት ሽርኩን አክበሩ ትልቁ ሽርክ ነው። ሰበቡሁ ምክንያቱ ደግሞ የዚህ ምክንያት ሙኻለፈቱ ሃዲ ነብዩ ሰለላሁ ዐለይሂ ወሰለም የነብዩን መመሪያ መጻረር ነው። መዛራት ማለት ምንድን ነው?